ያ ሻገልያ የሚባል አለ ዓለም ውስጥ ማለት ነው። ሪፋዒያ የምትባለው ሩዕየቱ ዓለም የዛን ጊዜ በነ እብኑ ተይሚያ ዘመን ካነት ሃይመነት አላ አምሳሪን ሚን ሚን መዲነቲ አልሙስሊሚን የሙስሊሞችን ብዙ ከተሞች ተቆጣጥሮ ነበር። ሪፋዒያ የሚባለው ሩዕየቱ ዓለም አከታተል ማለት ይሄ የሱፍያዎች አካሄድ ማለት ነው። ሪፋዒያ በአሁን ሰዓት አህባሾች ምንድነው ብለው ነው የመጡት? ኢዕቲቃዳችን አቂዳችን አሽዓርያ፣ መዛሃባችን ሻፍዕያ፣ ኢዕቲቃዳችን ደግሞ ሪፋዕያ ብሎ ነው የመጡት። አቂደቱና አሽዓርያ፣ መዝሃቡና ሻፍዕያ፣ ኢዕቲቃዱና ሪፋዕያ ሪፋዕያ እኮ ናቸው። ሪፋዕያ የኛ ደግሞ ምንድን ነው? ቃድርያ ነው። ቃድርያ ቃድርያ ቲጃንያ ሆኖ ነበር ሰውየው የት ጅማ አካባቢ ቲጃንያን ሆኖ በተቀመጠበት ሰዓት ፈኸረጀ አን ቲጃንያ ምን ብሏቸው ወጣ ካፊሮች ናቸው ብሎ ወጣ አብዱላህ አልአረቢ ሰማችሁ እንዴ አላያችሁም ቲጃንያዎችን ገባና ሲያያቸው አልተመችተም በቃ እነዚህ ካፊሮች ናቸው አልና ትቷቸው ወጣ ምን የሚባል ቀየረ ቃድርያ የሚባልም ተከተለ ከሶማሊያ አካባቢ ቦርደር ላይ ማለት ነው ከዛ እንደገና የት ምን እንትና ከሄደ በኋላ ምንም ተከተለ ሊባኖስ ከገባ በኋላ ሪፋዕያን ተከተለ። ሪፋዕያ ቃድርያ፣ ነቅሸበንድያ እሱ ደግሞ ለሌላ ሰው ሰጥቷል። ባንግላዴሽ ውስጥ ላለ ሰው። ለማንኛውም ሪፋዕያ የሚባሉት በዘመነ እብን ተይሚያ የነበሩ በዛን ዘመን የነበሩ በሲህር ሲጫወቱ ሲቀልዱ የነበሩ ናቸው። በሴፍ ሲቀልዱ የነበሩ ናቸው። ኡማውን እንዳለ ነበር። እብኑ ተይሚያ ምን እንደተባባሉ እንመለከት። ቃለ ሸኹል እስላም ሸኹል እስላም እንዲህን አሉ እንዲህ ይላሉ ፊ ሙናዘራቲ በነበረው ውድድር ሊሰሐረትል በጣህየትል አህመድየትል ሪፋዕያ ሊሰሐራ ለአስማተኞች ከአስማተኞች ጋር የነበረው ግብግብ ውድድር የነበረው ውድድር ሙናዘራ ማለት ምን ማለት ነው? መወዳደር ውድድር ማለት ነው። ሊሰሐራ ከአስማተኞች ጋር ያደረጉት ፉክክር አልበጣህያ በጣህያዎች የሆኑ አልአህመድያ የአህመዱ ሪፋዕይ ተከታዮች ማለት ነው። አልሪፋዕያ ማርክ ውስጥ ያደረጋት አህመድያ ያለው ነው። በቃ ራሱ አህመድያ ነው። አህመዱ ሪፋዒ የሚባሉ ናቸው ያመጡት አመለካከቱ። አልበጣሕያ አልአህመድያ ሪፋዒያ ማለት ነው። አልአህመድያ የአህመዱ ሪፋዒ ተከታዮች ማለት ነው። እነዚህ አስማትን በመጠቀም ኡማውን በጣም ያምታቱት ነበር። አሁንም ላይ ወልዮች ይላሉ። በዚህ ምስል ይመጣሉ ያሉን ተከትሎ ነው የመጣው። ወልዮች ብለው ራሳቸውን በአስማት በመጠቀም እባብን አንገታቸው ላይ በመጠምጠም አንበሳ ጋልቦ በመምጣት ነብርን በመጋለብ ከተማ ውስጥ ይገባሉ። የኢራቅ ከተማ በተታሮች በተወረረችበት ጊዜ ብዙ ጊዜ ተነጋግረናል። ይሄ ተታር የሚባሉት ሞንጎላውያን የአረቡን ዓለም ዘምተውበት ነበር። የአረቡን ዓለም ዘምተውበት ተቆጣጥረውትም ነበር። ጂንኪስ ኻን የሚባለው ንጉሳቸው ነበር መሪ ጂንኪስ ኻን እንጎላውያን ናቸው። ተቆጣጥረውት ኢራቅን ዑለማን ሁሉ ሲጨፈጭፉ ኪታቦችን ሁሉ ደጅላ ሐይቅ ውስጥ እየከተቱት እያዩ እነዚህ ሪፋዕያ የሚባሉት ለንጉሱ ለማስደሰት ምን ያሳዩ ነበር? ትርኢት ያሳዩ ነበር። ሪፋዕያ አህመድያዎች አሉ፣ በጣህያዎች ይላል። አዎ በጣህያዎች አሉ። ንስ ያሳዩን ትርኢት ይላቸዋል። እባቡን ኩብራውን እባብ ይዘው ያፈዙታል፣ ምንም አይነካቸውም። ያሳያሉ። አጃኢም ማለት ነው። እዛ መካከለ ወልዮች ነን ነው የሚሉት። በዚህን ሰዓት ነው ብኑ ተይሚያ የተመታቸው። ለምን ሞንጎላውያን ወረው ኪታቦችን በደጅላ ውስጥ እየከተቱ ኡማውን እየጨፈጨፉ ዑለማዎች እየተጨፈጨፉ ዳዒዎች እየተጨፈጨፉ ኑጅሃድ ውጡ ብሎ የኢራቅን የእንትናን የግብፅን ህዝብ በሚቀሰቅስበት ሰዓት ሙናበራ አድርጓል። የግብፅን ሰዎች በሚቀሰቅስበትና የኢራቅን የሶሪያን ሰዎች በሚቀሰቅስበት ሰዓት ይህንን ሙናበራ አካሂዷል። ቃለ ሸይኹል ኢስላም እብኑ ተይሚያ ይላሉ ሱመናበረቲ ባደረጉት ውድድር ለሰሐራ ለአስማተኞች እነማን ናቸው አስማተኞቹ አልበጣህየት አልአህመዲየት ሪፋዕያ አህመዳውያን የሆኑ ወይንም ሪፋዕያውያን የሆኑ ሪፋዕያውያንና አህመዳውያን ያው ናቸው አህመዳውያን ማለት ሪፋዕያ ማለት ነው አህመዱ ሪፋዕይ የሚባሉት ናቸው መስራች ከነዚህ ሰዎች ጋር ሙናበራ አድርጓል እነዚህ አህመድ ሪፋዕያን የሚከተሉት ሰዎች ምን ያሳያሉ ነው ያልነው ሰሐራዎች ናቸው፣ አስማተኞች ናቸው። ውላይ አይደለም፣ ሐቂቀተል ውላይ አይደለም። ቃለ ያዕኒ ሸይኹል በጣሕያ ማለት ነው። ሸይኹል በጣሕያ ይባላሉ። ማናቸው? አህመዱ ሪፋዒ ሸይኹል በጣሕያ በመባል ይታወቃሉ። እብኑ ተይሚያ እንዲህ ይላሉ፣ ወረፈዐ ሰውተ ቃለ አለ እብኑ ተይሚያ ሙናዘራ ባደረጉ ጊዜ ቃለ አለ ማን ያዕኒ ሸይኹል በጣሕያ የበጣሕያዎች ሸይኽ ታላቁ ወልዩ ተነሳና እንዲህ አለ ወረፈዐ ሰውተ ድምፁን ከፍ አድርጎ ተናገረ አደባባይ ላይ ልክ ከሰሐረቲ ፍርዓውን እንደ ፈርዖንና እንደ ሙሴ ውድድር ምን መጥቷል? የከተማው ህዝብ ንቅል ብሎ መጥቷል። ሜዳ ላይ ተሰብስቧል ለማየት የማንና የማንን ሙናዘራ የሸኹል እስላም የእብኑ ተይሚያ እብኑ ተይሚያን መጥቶ ሰው ነው እያሉት ነበር። እብኑ ተይሚያ ደግሞ ዛሬ ህይወቴን እሰጣለሁ እያለ ነው። አዋርዳቸዋለሁ ወይ ያዋርዱኛል ብሎ ኑ ማየት የምትፈልጉ እንኑር። ኧረ ተው እነሱ እባብ እንኳ አይነድፋቸውም፣ አንበሳ እንኳ አይበላቸውም፣ ተው እያሉ ችግር የለም ኑ አለ። ህዝቡ ገባ እንዳለ ሜዳ ላይ ወረደ። እዛ ነው ከፍ አደረገና ቃለ እንዲህ አለ ያኒ ሸኹል በጣህያ የበጣህያዎች ሸኽ እንዲህ አለ ትልቁ የወልዮች መሪ ማለት ነው። ወረፈዐ ሰውተሁ ድምፁን ከፍ አደረገና ናህኑ አለ ይቼሱ ቃል ናት ናህኑ እኛ በጣህያ ሪፋዕያውያን ለና አህዋሉን ለኛ ባህር ያለን ከዛ ወከዛ እንደዚህ እንደዚህ ባህር ያለን እሳት ብንገባ አያቃጥለንም ገደል ብንገባ አንሞትም ከዛፍ ላይ ብንወድቅ አንጎዳም፣ አንበሳ አይበላንም፣ ነብርም አይነካንም፣ ጅብም አይነካንም። ለና አህዋሉን ከዛ ወከዛ አለና ተናገረ። እብን ተይሚያ ናቸው የሚሉት ወዳዓ ለማንኛውም ወዳዓ አልአህዋል ብዙ ባህሪያቶችን ገለጸላቸው። እኔ ዝም ብዬ እያዳመጥኩ ነው አሉ። አልኻሪቃ አልኻሪቃ ኻሪቃ ምን ነበር ትናንት ሲቀራ እ ምን ተለምዶን ጥሶ የሚመጣ ወደዐ አልአህዋል ባህሪያቶችን ሁሉ ተከራከረ። አልኻሪቃ ድምርና እንትን ተለምዶን ጥሶ የሚመጣ ከናር እሳት ውስጥ መግባትን ይመስል ወገይሪሃ ሌላም ሌላ እሳት ውስጥ መግባትን ይመስል እኛ አህመዳውያን እሳት ውስጥ እንገባለን አንቃጠልም አሉ። ወደዐ አልአህዋል አልኻሪቃ ተለምዶን ጥሶ የሚመጣ ነገር ብዙ ነገር ተከራከሩ። ከናር እሳት መግባትን ይመስል ወገይሪሃ ሌላም ሌላም ወክቲሳሲህም ቢሃ እነሱ የተለዩ እንደሆኑም ተናገረ። ማን ነው የሚናገረው? ማን የሚናገረው? ሼኹል በጣሕያው ነው። ወደዐ አልአሕዋል ባህሪ እንዳላቸው ገለጸ። አልኻሊቃ ድንበር ተለምዶን ጥሶ የሚመጣ ከናር እሳትን መግባትን ይመስል ወገይሪሃ ሌላም ሌላም ወክቲሳሲህም ቢሃ እነሱ በዚች አይነት ባህሪ መለየታቸውንም ገለጸ። ወአነሁም እነሱ አሁንም አህመድያዎች የተሐቁነ እንደሚገቡ ተስሊመል ሐል ማንኛውም ለነሱ እጅ መስጠት እንዳለበት ኢለይህም ሊአጅሊሃ ኢለይህም ወደ ወደ አህመዳውያን ሁሉም እጅ መስጠት እንዳለበት ተናገረ። ሊአጅሊሃ ለዚህ ስለነሱ ወልይነትና ሐሪቅን ጥፈው ስለሚሰሩ እየገባችሁ ነው? አልገባችሁም? من على مسلك شيخ الاسلام ابن تيميه في مناظره بعد ربط وددد لاستحاره البطاحيه بطاحيه ويا له متعس معتنيت احمد او آه، احمديه ولا مريفعيه بالبند قال عندي هلال ابن تيميه قال على ايلا بايو ابن تيميه على يعني ما نال يعني شيخ البطحيه عندها ورفع صوته بن انقطع درجنا نحن انا لنا احوال لنا بحر يلن كذا وكذا عندي عند زهينه بحر يلن مال ودع الاحوال بذو بحر يا فوتشنا مكه الخارقه ተለምዶም እሶ የሚመጡ ከናር እሳት መግባትን ይመስል እኛ እሳት እንገባለን አንቃጠልም፣ ወገይሪሃ ሌላም ሌላም ውሃ እንገባለን አንጎዳም፣ አንበሳ አይነካንም፣ እባብም አይነካንም እያለ ተናገረ። ወክቲሳሲህም ቢሃ መለየታቸውንም ገለጸ። ይቺኛ የግላችንና ፊቱ ባህር ያለኛ ወልዬ ስለሆነ ወአነሁም እነሱም የስተሕቁነ እንደሚገባቸውም ገለጸ። እናንተ ኡማዎች እኛ እንደዚህ አይነት ባህሪ አለን። ለኛ እጅ መስጠት አለባችሁ፣ በእኛ ስር መተዳደር አለባችሁ። ከጌታ ወልዮች ከወጣችሁ እያንዳንድህ እዳህን ታያለህ የሚል መልእክት አስተላለፈ። ተስሊም አልሐል ሁኔታዎችን ሁሉ እጅ ስጡ ለኛ ኢለይህም ለእነሱ እጅ እንዲሰጡ አስተላለፈ። ለአጅሊሃ ለምን ብሎ ለምን ብሎ ለአጅሊ ወላይቲ ለአጅሊ ሀዚህ ልከራማ ሀዚህ ልካሪቃ ለዚች ከራማ ማለት ነው እጅ ስጡ አለ ቃለ ሸይኹል እስላም ሸይኹል እስላም እንዲህ አሉ። ፈቁልቱ አልኩ አሉ እኔ ወረፋቱ ሰውቲ እኔም ድምፄን በተራይ ከፍ አደረግኩና ወገዲብቱ በጣም ተቆጣሁ አሉ ኢብኑ ተይሚያ። አነ እኔ ደግሞ አሉ ኢብኑ ተይሚያ ኡኻጢቡ አናግራለሁ ኩለ አህመድይን አህመዳውያንን ሁሉ አናግረዋለሁ ምን መሽሪቅ አልአርድ ከምድሪቱ ምስራቁን ዓለም ኢላ መግሪቢሃ እስከ ምዕራቡ ድረስ ያለ ሁሉ ስማኝ አይሰሙ ማለት ግን ይጻፋል፣ ይተላለፋል ንግግራቸው። ያሪፉ ጀይደን ይሄን ያውቃሉ። አህመድ የሆነ ሁሉ እዚህ መድረኩ ላይ የተሰበሰበ ብቻ አይደለም። ኢላም ሚን መሽሪቅ አልአርድ ከምድር ምስራቅ እስከ ምዕራብ ድረስ ያለ አህመዳውያን ሁሉ ስሙኛል። በጽሁፍም እንደሚደርሳቸው ያውቃሉ። የዛን ጊዜ መገናኛ ብዙሃን የለም። አነ እኔ ኡኻጢብ አናግራለሁ ኩል አህመድይን አህመዳውያንን ሁሉ አህመድ ሪፋዕያን የሚከተል ማለት ነው አስማተኞች አውቀው ነው ወልዮቹ አይደሉም። ምን መሽሪቅል አርድ የመሬቱን ምስራቅ ክፍል ያላችሁ ኢላ መግሪብሃ እስከ ምዕራቡ ድረስ ያላችሁ ስሙ። አዩ ሸይእን ማንኛውንም ነገር ፈዓሉ አህመዳውያን ያደረጉትን ሲና እሳት ውስጥ መቀላቀል የሚሆን ፈአነ እኔም አስነ አደርጋለሁ አልኳቸው። ራስን ቤዛ ላይ ያደርግ ነው። ምን አልዓጀብ እነሱ ዘዳላቸው አይደል? ወላሂ አህመዳውያን የገቡበት እሳት ውስጥ እገባለሁ በሐቅ ከሆነ እገባለሁ፣ እቃጠላለሁ፣ ችግር የለም ያቃጥለኝ። አየሸይን ማንኛውንም ነገር ፈአሉ እነሱ ያደረጉትን ሁሉ ሲናር እሳት ውስጥ ፈአነ እኔ አፍነ አደርጋለሁ አልኳቸው፣ እሰራለሁ ምስለማ ተስመዑን እናንተ የምታደርጉትን አይነት ሁሉ አደርጋለሁ። ወመን የሰረቀ የተቃጠለ አልኳቸው፣ ሁላችንም እሳት እንገባለን። የተቃጠለ ፈሆ መግሉብ ተሸንፏል። ወሩበማ ቁት እንዲህም ያልኩ ይመስለኛል። ፈዐለይሂ ለዕነቱላህ አላህ ቁጣ ይውረድበት የተቃጠለ ምን ያክል ልተማመን አያችሁ አስነዑ ምስለ ማ ተስነዑን እናንተ የምትሰሩትን የምታደርጉትን አይነት እኔም አደርገዋለሁ። ወመን የሕተረቀ የተቃጠለ ፈሆ መግሉብ ተሸንፏል። ወሩበማ አንዳንድ ጊዜም እንደውም እላለሁ እየጨመርኩ ምን አልኩኝ? ፈዐለይሂ ለዕነቱላህ የአላህ ቁጣ ይዝነብበት አልኩኝ። ወላኪን ነገር ግን አልኳቸው፣ ነገር ግን እዚህ ነው ጀርባቸውን የያዛቸው ነገር ግን ባዕደ አንተውሰለ ከታጠብን በኋላ ነው ሳቶች የምንገባው። ምናችን ጅሱሙና ሰውነታችን ቢልኸል በኸል በተምር ጭማቂ በተምር ጭማቂ ኸል ማለት ወይን ጠጅ እንደሚባለው በኸሉ ከታጠብን በኋላ ነው። በኸል ከታጠብን በኋላ ወልማኤል ሐር በሞቀ ውሃ ከታጠብን በኋላ ለምን አስማቱን እንደሚረክስ አውቆ ነው ሊሙን ረባኒ ينصره الله يؤيده الله ወላኪን ነገር ግን እሳት ውስጥ የምንገባው ሁለታችንም بعد أن تغسل ማን ጋር ነው እየተከራከረ ያለው? ከሼኹል በጣህያ ከዋናው ጋር እኮ ነው። አገሪቷን ሲያምስ ከነበረው ጋር ነው። بعد أن تغسل ከታጠበ በኋላ ጅሱሙና ሰውነታችን ቢልኸል ምንድን ያልኳችሁ ኸል የተምር ጭማቂ ማለት ነው። ኸምር አለች። ኸምሩ ፈልቶ ፈልቶ ሲወጣለት ምን ይሆናል? ኸል ይሆናል። መጀመሪያ ተምሩን ይጨምቁትና ወይ እሸቱን ይጨምቁና በእቃ ውስጥ ያስሩና ያስቀምጡታል። ወይ ሶስት ቀን ወይ አራት ቀን ከፈላ በኋላ ይወጣለትና እንደገና ወደ ነበረበት ይመለሳል፣ ይሰክናል፣ ይቀዘቅዛል። በዛን ሰዓት ምንድነው የሚሆነው? ኸል ነው መጠጣቱ ይቻላል። ግን እየፈላ ባለበት ሰዓት ኸምር ነው ያሰክራል፣ አይጠጣም። ፈልቶ ሲወጣለት ኸል ይሆናል። በኸል እንታጠባለን። ወልማኢል ሐር በሐራራ በሞቀም ውሃ እንታጠባለን። ይሄንን አልኩ ይችን ስናገር አሚሮቹ ፕሬዝዳንቱ፣ የአካባቢው መሪ ዋናው ማለት ነው። የሙስሊሞቹም አሚር እነሱን የሚያስተባብረው እኛን የሚያስተባብረው ተቀምጧል። አሚራቸው የሙስሊሞቹ አሚር ማለት ነው። ሸውደ አታለውታል እሱ ነው አለና ጠየቀኝ። ተፈአለኒ ጠየቀኝ። አልኡመራኡ ኡመራዎቹ ጠየቁኝ። ወናሱ ሰውም ለፈለፈ አንዛሊክ ስለዚህ ሁኔታ ምንድነው እንታጠብ በከል እንታጠብ በሙቋ እንታጠብ የምትለው ምን ማለት ነው አሉኝ ሁሉም ፈቁልቱ እንዳልኳቸው ሊአነ ለሁም ለእነዚህ ሰዎች ለበጣህያዎች ሄለን ዘዳ አላቸው ፍልትፋል ቢናር እሳት ጋር ግንኙነት አላቸው። እሳት ላይ የሚጠቀሙት ዘዳ አለ። የስነዑነሃ እነሱ የሚያዘጋጁት ዘዳ አላቸው መከላከያ ምን አሽያ ከብዙ ነገር መከላከያ ራሳቸውን ይለቀልቃሉ ቀድሞ ማለት ነው። ለምሳሌ ምን ዱህ ምን የእንቁራሪት ቅባት የእንቁራሪት ቅባት ዱህን ማለት ቅባት ማለት ነው። በፋድዕ ማለት የቢስዳዕ ፕሉራል ነው። ቢስዳዕ እንቁራሪት ማለት ነው። የእንቁራሪት ቅባት ይጠቀማሉ። ወቅሽር ናረኝ ናረንጅ የናረንጅ ቅርፊት ይጠቀማሉ። ቅሽር ማለት የሱ ቅርፊት ነው። ወሀጀሪ ጠልቅ የተከበረ ድንጋይ የምንለውንም በመፍጨት እነዚህን እንትን በማለት በማብሳትና በመለወስ ምን ያደርጋሉ? ሰውነታቸውን ይቀቡታል ይቀቡታል። እሳቱን ብታስቀምጠው እሳቱ ምንም ምንም ወደ ሰውነታቸው አይደርስም። በምን አይነት መልኩ ያሪፍ አሁን ገብቶታል ማለት ነው። ፈሰአለኒ አሚሮች ጠየቁኝ፣ ወናሱ ሰዎችም አንዛሊክ ስለዚህ ሁኔታ ለምን በኸል ከታጠብን በኋላ ወይም ደግሞ ቢልማኢል ሐር በሙቅ ውሃ ከታጠብን በኋላ ለምን አለ። ፈቁልቱ አልኳቸው ለአነ ለሁም ለእነዚህ ሰዎች ያላቸው ሄለን ዘዴ አላቸው፣ ስልትቷል ግንኙነት አላቸው ቢናር ከእሳት ጋር የሚገናኙበት ዘዴ አላቸው። የስነዑነሃ የሚያዘጋጇት የሆነች ዘዴ አላቸው። ምን አሻአ ከብዙ ነገር የተቀመመ ለምሳሌ ምን ዱህኒ ደፋድዕ ከእንቁራሪት ቅባት፣ ወቂትር ናረንጅ የናረንጅ ቅርፊት ናረንጅ የሚባል እጽዋት አለ። የሱም ቅርፊት ወሐጀር የተጠልቅ የተከበረ ድንጋይ የነዚህም ቀምመው ይጠቀማሉ አልኳቸው። ለኡመራዎቹ ሲጠይቁት ማለት ፈበጀናቱ ቢዛሊክ ሰው ተንጫጫ እንዳለ ሁሉም ተንጫጫ ሲያሳልሙ የነበረው በዚህ ነው እንዳሉ ተንጫጫ ሁሉም ፈአኸዘ እንዲህ አለ ተያያዘው እሱ ጣልቃ ገባና እኔን አቋረጠኝና ፈአኸዘ ሸኹል በጣሕያ እንዲህ አለ የባህሩል ቁድ ቁድረተ ችሎታውን ሊያሳይ በቃ መጮህ ጀመረ አላዛሊክ በዚህ ላይ ፈቃለ እንዲህ አለ ጣልቃ ገባና አነ እኔ ወአንተ አነ እኔ ወአንተ አንተ ራሱ ብኑ ተይሚያ አለች። ጣልቃ ገባና ኑለፉ እንጠቅለልና ሲባሪየቲን በቆዳ እንጠቅለልና ወይም በክብሪት ይሉታል። ሲባሪየቲን በማዳበሪያ ወይም ደግሞ በቆዳ እንጠቅለልና በዕዳ አንቱጥላ ጅሱሙና ጅስማችን ሰውነታችን ከተለቀለቀ በኋላ ቢልክብሪት ሰልፈር የሚሉት ነው። በክብሪት ከተለቀለቅን ከቀባን በኋላ እንዲቀጣጠል ነው። ፈቁልቱ አልኩ ፈቁም እሺ ተነሳ ምንድን ያለው ሰውየው እየተያዘላችሁ ነው ግን ቅመሙ ከምን ከምን ነበር የሚዘጋጅ ያለው እብኑ ተይሚያ لأن لهم حيل ብዙ ዘዴ አላቸው የስምዑናሃ የሚያዘጋጁት አልስቲሳል ቢናር ከእሳት ጋር ግንኙነት አላቸው የስምዑናሃ የሚያዘጋጁት የሚቀመሙት የሆነ ቢአሻ በብዙ ነገር ለምሳሌ ያ የሚቀመም ነገር ከምን ከምን እ ሌላ ቀሽረናር እንጂ ማለት ምንድነው? ወሐጅር ጠልቅ የነዚህን እነዚህን በመቀመም ምን ያደርጋሉ? ሰውነታቸውን ይቀባሉ። እና አኸዘ የዝሂሩል ቁድረተ ችሎታውን ለማሳየት ለሰዎች እንዲህ ይጀምራል። የዝሂሩል ቁድራ ማለት አልተሸነፍኩም ለማለት ማንነቱን ለማሳወቅ መጮህ ጀመረ አለ። ይህን ስናገር ለሰው ፈበጀናቱ ቢዛሊክ ሰው ሲንጫጫ ፈአኸዘ ሰውየው ተያዘ። ያንኛው ሸር የዝሂሩል ቁድራ ችሎታውን ለማሳየት አላዛሊክ በዚህ ላይ ፈቃል እንዲህ አለ ችሎታውን ለማሳየት ችሎታውን ለማሳየት አንተ እኔ አለ አነ እኔ ወአንተ እና አንተ ሁለታችን ኑለፉ እንጠቅለልና ፊባሪየቲን በቆዳ ወይም በማዳበሪያ እንጠቅለልና ባዕደ አንቱጥላ ከተለቀለቀች በኋላ ከተቀባ በኋላ ጅሱሙና ሰውነታችን ከተቀባ በኋላ ቢልክብሪት በክብሪት ከተቀባን በኋላ ምን ውስጥ እንቀላል? እሳት ውስጥ ይጨምሩት አለኝ እያለ ነው። ማን ይሄን የሚለው ሲባሪየትን እንጠቅለል የሚለው ማን ነው? ባዕደ አንቱጥላ ጅሱሙና አንቱጥላ ማለት ምንድን ነው? ከተለቀለቀ ከተቀባ በኋላ ጅሱሙና ብልክብሪት ሰልፈር ከተቀባ በኋላ እንጠቅለል አለ። ፈቁልቱ አልኩት እኔም በመቀጠል እንደ ፈቁልቱ አልኩት ፈቁል ተነስ አልኩት ወአኸስቱ ሀያቱ ትከርሩ አለ ይደጋግምበት ጀመር ፍልቅያ በመቆም ቆም ና ተነስሽ ና ተነስ ህዝቡ መካከል ተነስሽ ና ተነስ አልኩት ፈመደ የደሁ እጁን ዘረጋ እጁን ዘርጋ አደረገው ፈመደ የደሁ እጁን ዘረጋው ዩዝሂሩ ለማሳየት ኸልአል ቀሚስ ቀሚሱን ሊያወጣ እንደዚህ ሊያውልቅ ኸልአል ቀሚስ ጀለቢያውን ሊያውልቅ እንዲህ ጠጋ ሲያደርግ ቁልቱ አልኩት ላ አይቻልም አይቻልም ማለት ነው። ለምን ሐታ ተግተሲለ ቢልማኢል ሐር በሐራ በሞቃው በሙቅ ታጠብ መጀመሪያ ስንል ወልኸል በኸልም እንታጠብ አምጡ ኸል ፈአብሃረ ልወህመ እንደ መደናበር እንደ መደናበር አለ ተምታታ ለማምታታት ራሱም እንደ መምታታት አለ ፈአብሃረ ልወህመ አላ አደቲህም መቼም ተለምዷቸው ነው ማምታታትና ምን ምንድን ነው ደግሞ ምን ማለት ነው ምን አዲስ ነገር ታመጣለህ? ምን ቀውጢ ማድረግ ጀመረ። አውቆ ለማምታታት ማለት ነው። ፈቁልቱ አልኩት፣ ፈቁም ተነስ አልኩት። በክብሪት እንቀባብለኝ ወአኸቱ እከሪሩ አለይ እደጋግምበት ጀመር። ስለ ቅያም በመቆም ኢላ ዛሊክ ወደ እሳቱ ተነስ በል ተነስ አልኩት። ፈመደ የደሁ እጁን ዘርጋ አደረገ። ይብሂሩ ለማሳየት ከልዓል ቀሚስ ሽልብያውን እንደሚያወልቅ ሰው እጁን ዘርጋ አደረገ ለማውለቅ ቁልቱ አልኩት ላ እንደዛማ አይደለም ሀታ ተብተሲለ መታጠብ አለብህ ቢልማኢል ሐር ድሙቅ መታጠብ አለብህ ወልኸል እንዲሁም በኸል መታጠብ አለብህ አልኩት ፈአዝሃረ ልወህመ እንደ መንካካት እንደ መደናበር አደረገው አላ ዐደትህም ተለምዷቸው ነውና ፈቃል እንዲህ አለ ዘወር አለና ለህዝቡ ማለት ነው መን ካነ ዩሕቡ ልአሚር አሚራችንን የሚወድ አላውቀው አሚሩ ዝያለ አሉ አይደል ህዝቡ ውስጥ መንካነ ዩሕቡ አሚር አሚራችንን የሚወድ ሰው አለ ፈልዩሕቢር ሐጠበን ኸሸበን እንጨት ያምጣ እንጨት ማነማን እብኑ ተይሚያና እኔ የምንቀጣጠልበት የምንገባበት ማገዶ ማለት ነው። እንጨት ያምጣ ይቀጣጠል ለእሳት ፈልዩሕቢር ኸሸበን እንጨት ያምጣ አው ቃለ ሐዝመተ ሐጠብን ወይ ሸክም ሸክም እስር እስር እንጨት ያምጣ ሐዝመተ ሐጠብ ማለት እስር ማገዶ ማለት ነው። አንድ ስር ያምጣለና ተናገረ። ፈቁልቱ አልኩ እንደ አልኩኝ ሀዛ ተቅዊል ይህ ራሱ ፕሮግራሙን ማጓተት ነው ማጓተት ሰው ሜዳ ላይ እንደሄድልህ ነው ምን ለማምጣት እንዲበታተን ነው ሰው እንጨን ለማምጣት ቀላል ዘዴ አለ አይደል እንዳልኩት ፈቁልቱ አልኩት ሀዛ ተቅዊል ይህ ራሱ ማስረዘም ነው። ፕሮግራሙን በጣም ማንዛዛት ነው። ወተፍሪቅ ለጀምዕ ህዝቡን ለመበተን ነው። ወላ ይሕሱሉ ቢሂ መቅሱድ ግባችን ታርጌቱን አይመታም። ግባችን አላማችን ጫፍ አይደርስም። እንደዚህ ከሆነ በል እንዳውም አልኩት ቅንዲሉን ቅንዲል አለ ቅንዲል ቅንዲል አለ አይደል? አዎ ይቀዱ እስቲ ለኮት ወኡድኺሉ እስቲዒ እኔም ጣቴን አስገባለሁ ወኡስቲዓክ አንተም ጣትህን ታስገባለህ። ቅንዲሉ አለ ተያዙ ቀላል አለ አይደል? ጣቱም ያንተ ነው፣ ጣቴም የኔ ነው። ባዕደል ጉስል ከታጠብን በኋላ ጣት ከታጠበች በኋላ አንለቅቀውም። አሁን መታጠብ በልቅን ልቅን ይላል እዚሁ እሱ ይለኮስና ይቀጣጠልና ወኡድኺሉ እስቡዒ እኔም ጣቴን እሳቱ ላይ አደርጋለሁ ወኡስቢዐከ አንተም ጣትህን ታደርጋለህ በየተራ ተፈለግ ባዕደል ገስል ከታጠብን በኋላ ካጠብን በኋላ ወመን ይህተረቀት እስቢዑ ጣቱ የተቃጠለ ፈዐለይሂ ለዕነቱላህ የአላህ እርግማን ይረጋገጥበት ምስኪን ያለው እብኑ ተይሚያ ላይ አድርገው አይደለም ግን እስከ መጨረሻው ድረስ ተፋለመ ነው ለምን እንደሆነ ታውቃላችሁ እንደሚያሸንፍ ሙሉ በሙሉ ተማምኗል ወላሂ ቢያደርገው ኖሮ አላህም ደግሞ አይታወቅም ሊሰጠው ይችላል ለሐቅ ምር እንደዚህ የሚሳለምን ህይወቱን ቤዛ ያደረገን አካል አላህ ይረዳዋል አላህ ይረዳዋል የሆነ ተአምር ብቻ ይታይ ነበር ወመን ይህተረቀት የተቃጠለች ውስጥ ጣቱ የተቃጠለች ሰው الله ለዕነቱላህ የአላህ እርግማን ይረጋገጥበታል ቁጥር አውቁልቱ ፈሆ መቅሉብ ወይም ተሸንፏል ነው ያልኩት። ይህን አልኩት። ፈለማ ቁልቱ ዛሊክ እጅህን ታጠብና በልዕዙ እንዲሉ ማንም ሳይበተን አሁን እናሳይ ስላቸው ተገየረ ፊቱ ቂሪር አለ። ወዘለ ተዋረደ፣ ተጋለጠ። ለምን ይቃጠላል? ኩሊን ነው አይደል ካስገባ እጅ ከታጠበ በኋላ ሊቃጠል ነው። በቃ አሁኑ ደነገጠ። ተወቅ الناس ወልመቅሱዱ ሚን እንተሃ እዚህ ይጠናቀቃል። ኢብኑ ተይሚያ ሙናዘራ እስከዚህ ድረስ ነበር። ወልመቅሱዱ ሚን ከዚህ የተፈለገው ሙናዘራውን ማቅረባችን በያኑ መግለጽ ነው። አነ ሃኡላኢ ደጃሊን እነዚህ የደጃል ካድሬዎች ውሸታሞች የክዚቡን አለናስ በሰዎች ላይ ይዋሻሉ። ቢምስሊ ሀዚህ ልሕየል ይህን በመሳሰለ ዘዴ አልኸፊያ ድብቅና ክቡር በሆነ ዘውደ ህዝቡን ያታልላሉ። ተግባባናል። ግልጽ ነው። ግልጽ ነው። ገብቷችኋል? ሙናዞራ ምንድነው? ሙናዞራ ማለት ክርክር ውድድር መፎካከር እ አጀረት ወልቅ ምንድነው? የተከበሩ ድንጋይ አይ ተቅዲሙል ቀራኒ ትንደይቃለሁ ወኑዝር ስለቶችንም ማቅረብ ወልሀዳያ ሀዲያ ስጦታንም ይዞ መሄድ ሊልመዛራት ለዚያራ ቦታዎች ወልቁቡር ለመቃብር ወተዕዚሙሁማ ወተዕዚሙሃ ለእነሱም ክብር መስጠት ምንድን ነው በኢስላም ቦታው እናያለን ተቅዲም ማቅረብ መስጠት ማለት ነው አልቀራቢን ቁርባንን መስጠት መቃረቢያን መስጠት ቁርባን ወንዙር ስለትን መሳል ወልሃዳያ ሀዲያንም ይዞ መጉረስ ምንማን ለልመዛራት ለዚያራ ቦታዎች የዚያራ ቦታ አለ በየሀገሩ በየሰፈሩ አለ ወልቁቡር ለመቃብርና ወተዕዚሙሃ ለነዚህም ክብር መስጠት ለቀድ ሰደ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ዘግተዋል ክርችም አድርገው ነው የዘጉት ኩለ ጡሩቅ ማንኛውንም ጎዳና ዘግተዋል። አልሙፍየቲ የምታደርስ የለሽር ወደ ሽርክ የሚያደርስን ጎዳና ሁሉ ከወዲሁ ዘግተውታል። ቀድሞ ነብዩ አለይሂ ሰላቱ ወሰላም ነብዩን ያዳመጠ ነብዩን የሰማ ይሄን መንገድ አይጀምርም። ለቀድ ሰድ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዘግተዋል ኩለ ጥሩቅ ጎዳናዎችን ሁሉ ጠሪቅ ያ ሲኖረው ሲንጉላር ነው የሚሆነው መንገድ ማለት ነው። ያ ከሌለው ጥሩቅ ብላችሁ ነው የምታነው መንገዶች ማለት ነው። ጎዳናዎችን ሁሉ ዘግተዋል። አልሙፍየቲ አይል ሙፊለቲ የምታደርስ ሆነችን ኢለ ወደ ሽርክ የምታደርስ ሆነችን መንገድ ነብዩ ቀድመው ዘግተዋል። ወሐዘረ አስጠንቅቀዋል። ነብዩ ምንሃ ከዚች ጎዳና አስጠንቅቀዋል። ጋየተ ተሕዚር በሚገርም ሁኔታ ነው ያስጠነቀቁት። ዋ ተጠንቀቁ፣ አደራ ብለዋል። ማንኛውም መጀመሪያ ሽርክ ያልሆነውን ወደ ሽርክ የሚያደርስን ቀድመው ከልክለዋል። ነብዩ አለይሂ ሰላቱ ወሰላም ዋናው ተሰበረው ድልድይ ላይ ከደረሱ በኋላ ሳይሆን ከወድሁ ድልድዩ ተሰብሯል። አያስኬድም። በቃ ዝግ ነው ማለት ከወዲሁ ዝግ ነው። ችግሩ ጫፍ ላይ ሊሆን ይችላል። ከወዲሁ ዝግ ነው። ነብዩ አለይሂ ሰላቱ ወሰለም ለቀድ ሰደ ነብዩ ሰለላሁ ዐለይሂ ወሰለም ኩለ ጡሩቅ አልሙፍቲየት ለይሰት አልሙፍቲየት ምን ማለት ነው? ጀማ አልሙፍቲየት ሰደ ነው? ዘጉ ወሐዘረ አስጠንቅቀዋል። ሚንሃ ከነዚህ ብልሹ ጎዳናዎች ጋየተ ተህዲር ከሚገርም ሁኔታ አስጠንቅቀዋል። ወሚን ዛሊክ ከዚህ ከማስጠንቀቂያቸው ውስጥ መስአለቱል ቁቡር የመቃብር ጥያቄ ብዙ ዙሪያ ያጠነጥናል። ፈቀድ ወባ አደዋቢት ነብዩ አለይሂ ሰላቱ ወሰላም ህግ አስቀምጠውለታል። ህግና ገደብ አስቀምጠዋል። ፈቀድ ወባ አደዋቢት ገደብን አስቀምጠዋል ነብዩ አለይሂ ሰላቱ ወሰላም አልዋቂያ የሚጠብቅ የሆነን ገደብ ምን ዒባደቲሃ መቃብር እንዳትመለክ መቃብር እስከምን ድረስ መዘየር እንዳለብን ነብዩ ቀድመው ገደብ ሰጥተውታል። ከዚህ ውጭ እንዳትሄዱ ብለዋል ነብዩ አለይሂ ሰላቱ ወሰላም። ፈቀድ ወضع አስቀምጠዋል። አደዋቢጥ ገደብ አልዋቂያ ጠባቂ የሆኑ ገደቦች ምን ዒባደቲሃ መቃብር ከማምለክ ወልጉሉው ድንበር እንዳይተላለፉ ፊአስሓቢሃ መቃብሩ ውስጥ ባሉት ሰዎች ድንበር ማንም እንዳያል ወምን ዛሊክ ከዚህ ውስጥ አንደኛ አነሁ ሐዘረ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰላም እንዲህ ሲሉ ያስጠነቅቃሉ። ምን ልጉሉ ድንበር መተላለፍ። ጉሉ ማለት ምን ማለት ነው? ድንበር መተላለፍ ብዙ ጊዜ ቀርተነዋል። ጉሉ ማለት ምንድን ነው? ከፍ ማለት ሲያደቱ ደረጃቲ ፈውቀት ደረጃ ከደረጃ በላይ ደረጃን መስጠት ማለት ነው። ወደ አምልኮ ደረጃ እስከሚደርስ ድረስ አንድ ሰው አነሁ ሐዘረ ሰለላሁ ዐለይሂ ወሰለም ነብዩ አስጠንቅቀዋል። ሚነል ጉሉ ድንበር መተላለፍን ፊል አውሊያ በወልዮች ወሷሊሒን በደጋግ ሰዎች እነሱ ላይ ድንበር እንዳትተላለፉ ከሰው በላይ አታድርጓቸው ከሰውነት በላይ አትውደዷቸው በጣም መጥፎ ነው እስከ አምልኮነት ደረጃ ሊወዷቸው ይችላሉ ከነብዩ በላይ ሊወደዱ ይችላሉ ከደረጃ በላይ ደረጃ ሊሰጣቸው ይችላል። እሳቸው ያንቀሳቀሳሉ፣ አለም ላይ ተጽዕኖ አላቸው ማለት ይሄ አደጋ ነው። ለዚህ ነው ነብዩ አስጠንቀዋል ምን ልቁሉ ስለ አውሊያ ወሳልሽን لأن ذلك ምክንያቱም ይህ ድንበር መተላለፍ ይؤدي ያደርሳል إلى عبادتهم እነሱን ወደ ማምለክ ያደርሳል መጨረሻ ላይ ፈቃል እንዲህ ይላሉ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እያኩም አደራችሁን አለይኩምም አደራ ነው እያኩምም አደራ ነው እያኩም ግን የምን አደራ ነው እንዳታደርጉት ማለት ነው አለይኩም ከተባለ ደግሞ አደራችሁን እንዳትተውት ማለት ነው አለይኩም ቢልጀማዓ አለይኩም ቢልጀማዓ ከተባለ አድርጉት እያኩም አደራ ወልጉሉ ጉሉውን አደራችሁን ድንበር መተላለፍን አደራ ፈኢነማ አህለከ መሰቃቀልን ማለት ነው ሰዎችን ከተሰጣቸው ማዕረግ በላይ መስቀል ጉልው ይባላል። አደራችሁን ይሄንን ፈኢነማ አህለከ ያጠፋው ያወደመው መን ካነ ቀብለኩም ከእናንተ በስተፊት የነበሩት የወደሙትና ያጠፉት ያጠፋቸው አልጉልው ድንበር መተላለፋቸውና ሰዎችን ከደረጃ በላይ ደረጃ መስጠታቸው መሰቃቀላቸው ነው። የማን ሰዎች ጠፉ? ለምሳሌ የኑህ ህዝቦች አልጠፉም። በአምስቱ ሰዎች ለዛ ማለት ነው ጉልው እያኩም አደራ ወልጉልወ ይህን ድንበር መተላለፍና መሰቃቀልን ሰውን አደራ ፈኢነማ አህለከ ያጠፋው መን ካነ ቀብለኩም ከእናንተ በስተፊት የነበሩትን አልጉልው ነውና ወቃል እንደሃሉ ነቢዩ አለይሂ ሰላቱ ወሰላም ላቱጥሩኒ ከፍ ከፍ አታድርጉኝ እኔን ከማ አጥረት ነሳራ ነሳራዎች እንደተቃቀሉ እብነ መርየም የመርየምን ልጅ ከፍ ከፍ እንዳደረጉት ባሪያ ነበር። ወደዱት ወደዱት ወደዱት። መጨረሻ ላይ ምን አደረጉት? የአምላክ ልጅ ነው አሉ። አንድ እንቁ ውድ ልጅን ወደ ምድር ላከልን አሉ። ወይ ራሱ ልጅ ሆኖ መጣ አሉ። መጨረሻ ላይ ተቃቀሉ። ጥሩ አይደለም እያሉ ነው። ነብዩ ላትጥሩን እኔን ከፍ ከፍ አታድርጉኝ አልፈልግም። ከማጥረት ነፋራ ነፋራዎች እንደተቃቀሉ ብነ መርየም የመርየም ልጅ እነማ አነ እኔ ያሉ ነብዩ አለይሂ ሰላቱ ወሰለም አብዱን ባሪያ ነኝ። ፈቁሉ በሉ አብዱላሂ ወረሱሉ የአላህ ባሪያ የአላህ መላእክተኛ በሉኝ አሉ። አነ የቲሙን እኔ የቲም ሚስኪን ሰው ቤት ያደግኩ ሰው ነኝ። ምንም አይደለም። ወማ ካነት ኡሚ ኢላ إلا امرأة تأكل على القديم ቋንጣ የምትበላ ጦማን የምታድር እናት ነበረች። የምስኪን ልጅ ነው፣ እኔ ምስኪን ነኝ። የትም እንዳታደርስልኝ እንዳትፈቃቅሉኝ አለ ነብዩ አለይሂ ሰላቱ ወሰላም። ኩንቱ አርዓ አልገነም አልገነም በጎችን እጠብቅ ነበር። የቀራሪጦ ለአህሊ መካ ለመካ ሰዎች ተቀጥሬ እረኛ ነበርኩኝ። በቃ የአላህ ባሪያ እንጂ እኔ ከአምልኮ ጋር ምንም ግንኙነት የለኝም እያሉ እየዘጉት ነው ነብዩ አለይሂ ሰላቱ ወሰላም። እነማ አነ አብድ እኔ ባሪያ ነኝ። ፈቁሉ በሉ አብዱላህ የአላህ ባሪያ በሉ፣ ወረሱሉ መላእክተኛው በሉ። ከዚህ በላይ ሌላ ማዕረግ ግን አልፈልግም። አብዱላህ የአላህ ባሪያ ነኝ። ምን አይደለሁም? አብድና ረሱል የሚለው ላይ ሁለት አይነት አለበት። አብድ ነብዩ አለይሂ ሰላቱ ወሰላም ባርነታቸውን መግለጫ ሲሆን ባሪያ ናቸው። አዎ ባሪያ ናቸው። ባሪያ ከሆኑ ከኛ ጋር እኩል ናቸው እንዳይባል ደግሞ ምንድን ናቸው? ወረሱሉህ መላእክተኛ ናቸው። ከአምልኮ ዝቅ ይላሉ፣ ከተመላሽነት ከሰው ልጅ ደግሞ ከፍ ይላሉ። ነብዩ አለይሂ ሰላቱ ወሰለም አብዱላሂ ወረሱሉህ ናቸው። ከሁለተኛው እንደ ኢንሻአላህ ሰላም አለይኩም ወራህመቱላሂ